ጂሃ ደግሞ ነፃነቱን አውጇል። ስብሓን ነፍሰ ራሱ ነፃ እንደሆነ ከዚህ አንሁማ አይ አን ተነቁት ወልዓይብ የጠራ መሆኑን አላህ ራሱ መጥራቱን ነግሯል። ነዛህ ረቡ ጌታ ጠርቷል። በስተሁ ራሱን ስብሓን ፈመን አሽረከ ቢላህ እንግዲህ በአላህ ያጋራ አንሁማ ማለት አሊ አንሁማ ተነቁስ ወዓይብን ነዛህ ረቡ ነፍሰሁ አላህ ራሱን አጥርቷል። አንሁማ ከጉድለትና ከአይብ ማለት ነው። ነቃ በሉ። ፈመን አሽረከ ያጋራ ቢላ በአላህ ያጋራ ሰው ፈቀድ አስበተ ሊላህ ለአላህ አረጋግጧል፣ ለአላህ አረጋገጠለት ይገባሃል እያለው ነው። ምንን ማነዛሃ ነፍሰሁ ራሱን አይገባኝም ብሎ ያጠራውን ነገር አአ ይሄማ ይገባሃል እያለ ነው። አላህ ላይ እርዝማት መስጠት ነው። ሽርክ የፈጸመ ሰው ይሄ ነው። በቃ ሌላ ምንም የለም። ሽርክ ይሰራ ሰውዬ ኦ አላህ ጉድለት ይገባዋል ብሎ አይደለም የሚናገረው። لسان الحال ና لسان المقال የሚባል አለ። لسان الحال በምላስ በአንደበት የምትናገር ነው። لسان المقال ማለት لسان الحال ማለት ደግሞ ድርጊት የሚገልጸው ትርጉም ነው። ወደ ትምህርት ቤት ደብተር ይዘህ ስትሄድ ወደ class የት እየሄድክ ነው ባይባልም ይታወቃል። لسان الحال ሽርክ ይሰራ አንድ ሰው አላህ ጉድለት አለው ማለት ነው። መልእክቱ ከጀርባ ያለው ሊሳነል ሐል ይባላል። ይሄ አሽ ኢዛ ፈመን አሽረከ ቢላህ በአላህ ያጋራ ፈቀድ አስበተ አረጋግጧል። ሌላ ለአላህ እያረጋገጠ ነው። ምን ማነዛሃ ነፍሰው ራሱን ያጠራውን አይገባኝም ያለውን ነገር አንሁ ከራሱ ላይ ያጠራውን ነገር አይገባሃል ማለት ነው። ወሃዛ ይህ ደግሞ እርማት መስጠት አይገባኝም ያለውን ነገር ኧረ ይገባሃል ብሎ በአላህ ላይ መጣል ወዛሊክ ይህ ደግሞ ጋየቱል ሙሐዳ በቃ ጣራ የነካ ፊልም ያለው ፊልም ትዕቢት ድርቅና ሙሐዳ አራ የነካ ምንድነው? ፍልሚያ ነው። ከአላህ ጋር የሚደረግ ፍልሚያ ነው። ማን ደግሞ አሸናፊው? አላህ። ምን ደግሷል? አላህ ጀሃነም። አሸናፊነቱን ይዛን ቀን ደግሞ ትልቅ ውድቀት ማለት እሱ ነው። ዛሬ ላይ መሸነፍ፣ መታመም፣ የሆነ ነገር መሆን ለተውባ ሊዳርግ ይችላል። አላህ ዝም ማለቱና መተው ነው አደጋው። ወሃዳ ይህ ደግሞ ጋየቱል ሙሃዳ ምንድን ነው አልኳቸው ራያ ማለት ምንድን ነው? ጣራ የነካ ማለት ጣራ የደረሰ ሙሐዳ ምንድን ነው? ፍልሚያ ሊላሂ ተዓላ ከአላህ ጋር የሚደረግ ጣራ የነካ ፍልሚያ ነው። ወጋየቱል ሙዓነዳ ጣራ የደረሰ ድርቅና ነው። ሙዓነዳ ትዕቢትም ይሆናል። ሙዓነዳ አሁንም ወልሙሻቃ ሊላህ ከአላህ ጋር መፈታተል ነው መፈታተል ነው። አይገባኝም ያለውን ነገር ይገባሃል ማለት ጋየተል ሙሐዳ ታላቅ ፍልሚያ ነው ለላህ ከአላህ ጋር የሚያደርጉት ፍልሚያ ነው ይሄ ያ አላህ ወጋየቱል ሙዓነዳ ጣራ የነካ ድርቅና ነው ወጋየቱል መሻቃ ጣራ የነካ ምንድነው መፈታተል ነው ጌታ አላህን መፈታተል ነው ሊላህ ለአላህ የሚደረግ መፈታተል ነው غاية المحادة محمد سعيد غاية محادة ها؟ ماشي جمع غاية المحادة من من جمع يلا جمع ماشي يوسف جمع لا ها غاية المحادة محادة مالت قمتنا عاف يدرس على يوسف قال يوسف يوسف كمان ها كمال የለም አለ እንዳትቀይር ዛሬ غاية المعاندة ምንድነው غاية المعاندة غاية المشاقة ምንድነው غاية المحادة ማለት ጫፍ የደረሰ ምንድነው ሲልሚያ ሊላሂ ከአላህ ጋር وغاية المعاندة ጫፍ የደረሰ ድርቅና والمشاقة ሊላህ ከአላህ ጋር አሁንም ጫፍ የደረሰ መፈታተን ነው ሽርክን መፈጸም እዚህ በቃናል ተንቢሃት ይኖረናል ኢንሻአላህ